አንድ ጊዜ ተጠቅሞታል የሚል እስካሁን አልመጣልኝ። ስለዚህ ለየብቻ ተጠቀም ከማ ፈዓለ ነብዩ ሰለላሁ ዐለይሂ አይሻ ረዲየላሁ ተዓላ አንሃ ቃለት ትላለች ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ነበሩ የስተፍቲሑ ሶላተ ቢተክቢር ሶላታቸውን በተክቢራ ይጀምሩት ነበር። አላሁ አክበር ከላት አለ የስተፍቲሑ ሶላተ ቢተክቢር በተክቢራ ይጀምሩ ነበር። ምን እስቲፍታህ? አይ ችግር የለም ችግር የለም ችግር የለም የስተፍሲሑ ሶላተ ቢተክቢር በተክቢራ ሶላታቸውን ይጀምራሉ። አላሁ አክበር ይሉና ወልቂራአ ከዛ በመቀጠል ቂራአት አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን ብለው ቂራአታቸውን ይጀምራሉ። አልሐምዱሊላህ ረቢል ዓለሚን ይጀምራሉ። ወካነ ነበሩ ነብዩ አለይሂ ሰላቱ ወሰላም እዚህ ቢስሚላህ ረህማን ረሂም የለም ማለት ነው። የለም ማለት ጭራሽ የለም ማለት አይደለም። ሙጥለቀን አለ ቢስሚላህ ረህማን ረሂም ወላኪን ኢዛ ካነት ሰላቱ ጀህርያ ተኩኑ ሲርያ በስር ትቀራለች። ቢስሚላህ ረህማን ረሂም ሐዲሱን ማዕሉል አድርገው አንዳንድ ጊዜ ጀህር እናድርግ፣ አንዳንድ ጊዜ ሲር ብናደርገው ይሻላል ምናምን ነገር የሚላለ ወላኪን አልሐዲስ ለይሰ ቢማዕሉል ያ ትንሽ የእንትን እጥረት ነው ነው የሚሉት የሰነድ ላይ እውቀት ትንሽ እጥረት ነው እንደዚህ ያሉት ሰዎች። ስለዚህ መሆን የለበትም። ይሄ ሐዲሱ ማዕሉል አይደለም፣ ሙስሊም የዘገበ ነው፣ ማዕሉል አይደለም። هذا واضح ነው። ስለዚህ ቢስሚላህ ረህማን ረሂም በሲር ነው መቀራት ያለበት። የተለያየ ነገር እናያለን ኢንሻአላህ። የሰፊሁ ሶላተ ሶላትን ይጀምራሉ ነብዩ ቢተክቢር በተክቢር ይጀምሩታል። ወለቂራአቲ ቢልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን ብለው በመቅራትም ይጀምራሉ። ስለዚህ ቢስሚላህ ራህማን ራሂም አያቱን ምን አልፋቲሃ ናት አይደለችም፣ ፋትሕያ ብለዋል። ሶስቱ አይማዎች ግን ከፋቲሃ አይደለችም ያሉት ቢስሚላህ ራህማን ሶስቱ አይማዎች ሻፊዕይ ናቸው። ከፋቲሃ ስለሆነች ፋቲሃ ላይ የምትጮህ ከሆነ እሷም የፋቲሃ አንድ አያ ሰባተኛ አያ ተብላ ስለምትቆጠር በጀህር መቀራት አለባት ነው የሚገርመው ቁርአን ላይ የኸጠል ዑስማንያ ቁርአኑ ላይ አንድ አያ ተብላ ተቆጥራለች፣ ግን አይደለችም። ነብዩ አለይሂ ሰላቱ ወሰላም ሰብዓን ሚን አልመሳኒ ተሰጠው ብለው ሲናገሩ አልሐምዱሊላህ ረቢል ዓለሚን ብለው ነው የጀመሩት። ነብዩ አለይሂ ሰላቱ ወሰላም እንደዛ ብለው ነው የጀመሩት። ሰባት ሰብዓን ሚን አልመሳኒ ሰባት አያ ከሆነ ፋቲሃ ተደምራ እኮ ነው ሰባት አያ የሆነው አይደለም። ምንም ይላል እህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዓምተ አለይህም የሚለው ላይ አንድ አያ ሰባት አያ ማለት ነው። እዛ ላይ አንድ አያ ስለዚህ ቢስሚላህ ረማን እንደ ቁርአን ማንም ጋር ትቀራለች እንጀምርባታለን እንጂ ለይሰት አየተን ሚነል ፋቲሃ አንድ አያ አትባልም ከሱራው። በሌላም ቦታ ቀሰምቱ ሶላቲ በይኒ ወበይነ አብዲ በባሪያዬና በእኔ መካከል ከፈል ከፍየዋለሁ ብሎ አላህ አልሐምድ ቃል አልሐምዱሊላህ ረቢል ዓለሚን ሐመደኒ ረቢ አልሐምዱሊላህ ረቢል ዓለሚን ብሎ ሲጀምር እኔ ባሪያ ያመሰገነኝ ብሎ ነው የጀመረው ሐዲሱ። ፈኢዛ ቃለ ቢስሚላህ ረህማን ረሂም የሚል የለም። ሐዲስ በጣም ብዙ ሐዲስ አለ። እነሱ ዛች አቡ ሁረይራ የተዘገበች ኑዓይም ብኑ ኑዓይም የዘገበው ሐዲስ ላይ እሷ ብቻ ነው ትኩረት የተደረገው። ወላኪን በጣም ብዙ ብዙ ብዙ ብዙ ሐዲስ አለ። ቢስሚላህ ረህማን ረሂም ሲር ለመሆኑ ብዙ ሐዲሶች አሉ። በጣም ኢንሻአላህ ቢልሐምዱሊላህ ረቢል ዓለሚን ወካነ ነቢዩ ዓለይሂ ሰላቱ ወሰላም ነበሩ ኢዛ ረከዓ ሩኩዕ ሲያደርጉ ለሙሸኺስ ረእሰሁ ራሳቸውን ምን ያደርጉ ነበር? አያቀረቅሩም ነበር። ወለም ይሰውብሁ አንጋጥጡም ነበር ነብዩ አለይሂ ሰላቱ ወሰላም እንደዛ አይጠቀሙ ነበር። አመት 8 ነው ሰውየው ከተዋት ወላኪን ነገር ግን በይነ ዛሊክ በዚህና በዚህ መካከል ነው በጣም አያንጋጥጡምም አያጠረቅሩምም መካከል ላይ ነው የሚያደርጉት እንደዚህ ነብዩ አለይሂ ሰላቱ ወሰላም ማለት ወላኪን ነገር ግን በይነ በዚህ መካከል ነው የሚያደርጉት አያጠረቅሩምም ምን አይሉምም አያንጋጥጡምም ማለት ወካነ ነብዩ ነበሩ ኢዛ ረፈዐ ረእሰሁ ራሳቸውን ሲያነሱ ሚን ሩኩ ከሩኩ ሲነሱ ሰሚዐ አላህ ሊመን ሐሚዳ ሲሉ لم يسجد ቶሎ ስጁድ አይወርዱም حتى يستوي قائما ቆመው ትክልክል እስከሚሉ ድረስ ተመልሶ ቶሎ ስጁድ አይወርዱም وإذا رفع رأسه ራሳቸውን ሲያነሱ ሚነት ሱጁድ ሲያነሱ لم يسجد ቶሎ ተመልሰው ሁለተኛ ሱጁድ አያደርጉም አስተያየት ሰው የጃልሰን ብለው ትክክል ካሉ በኋላ እንጂ ትንሽ طمأنينة አለ ማለት ነው። እዚህ እጃቸውን ሳያነሱ እዛው ሱጁድ የሚደግሙ ሰዎች አሉ። ተባበል ይህ በጣም በጣም በጣም ሶላትን የሶላት ሌባ ወይንም በሶላቱ ላይ የሚገርም ሌብነት የሰራ ሰው ማለት ይሄ አደገኛ አሰራር ማለት ነው እና ማስተማር በተለይ አባቶቻችን እናቶቻችን እዚህ ላይ ምንም ግንዛቤ የላቸውም በጣም ግንዛቤያችን በጣም እዚህ ቦታ ላይ መንገድ አለብን ማስረዳት ሐታ የሰው ጃልሰ ወካነ የቁል ነብዩ ይሉ ነበር ሲኩል ረካዓ ወካነ የቁል ነብዩ ይሉ ነበር ይቀሩ ነበር ሲኩል ረካዓተይኒ በየሁለቱ ረካዓ አተህያ ተህያ ይቀሩ ነበር ተህያ ይቀሩ ነበር በሁለት ረካዓ በሁለት በሁለት ረካዓ ተህያ ይቀራሉ ማለት ባለ ሶስትም ከሆነ ሶስተኛ የመጨረሻ ነው ባለ አራትም ከሆነ ሁለተኛው ነው ባለ ሁለትም ከሆነ ሁለተኛው ነው ማለት ነው በሁለተኛው ላይ ማንኛውም ሶላት ሁለተኛው ላይ ምን ምን ያደርጋሉ? ተህያ ይቀራሉ። ተህያቱን ይቀራሉ። ከተህየተል ማለት ይሄ ተሽሁደል አወል ከሆነ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ብለን እንነሳለን። اللهم صل على محمد وعلى ال محمد كما صليت على ابراهيم ይሄን ተው ተሽሁደ ታኒ ላይ ነው የሚደረገው አብዱሁ ወረሱሉ እስከሚለው ድረስ እንቀራና እንነሳለን ወደ ሶስተኛው ረካ ማለት ተህያ ይቀሩ ነበር በሁለተኛው ረካ የቁሉ في كل ركعتين يقرأ ማለት ነው የቁሉ ማለት በየሁለቱ ረካ ይቀሩ ነበር። አተህያ ተህያ ይቀሩ ነበር። ወካነ ነብዩ ነበሩ የፍሪሹ ሪጅለሁል ዩስራ ግራግራቸውን እንደዚህ ያነጥፉት ነበር። ወየንሲቡል ዩምና ቀኛቸውን ደግሞ እንደዚህ ያቆሙት ነበር። ይህ ማለት ነው። ወካነ የንሃ ነብዩ ይከለክሉ ነበር። አን ዑቅበት ሸይጣን የሸይጣንን አቀማመጥ ይከለክሉ ነበር። ኪላድ ይላል ማለት ያ ማለት ሰውነቱ ተቀምጦ ሁለት እግሩ እንደዚህ ማቆም ማለት ነው። ጉልበት እንደዚህ አድርጎ እና እጅን መሬት ላይ ልጅ ቁጭ በልና ሁለት እግሬን ጉልበት አቁመው እንደዚህ እንደሱ ሆኖ ማለት እንደዚህ ይሄ ማለት የኔ እግር እዚህ ላይ ቢወጣ ሰውነት የዚህ ቢቀመጥ ማለት ነው። ጉልበትን እንደዚህ አቁሙ ማለት ነው። በቃ እንደዚህ ማለት ነው። ከተነሳ አልገባችሁም? ግልጽ ነው አይደለ? በእግርህ እንድትረገጣለ ጉልበት ይቆማል። በሰውነትም መሬት ላይ ትቀመጣለህ። ይሄ ማለት ነው። ወይንሃ ነብዩ ከለክሉ ነበር። አየፈሪ ሸረጅሉ አንድ ሰው ማነጠፍ ዚራአይ ሁለት ክንዶች እፍራሽ ሰቦዒ እንደ አውሬ እንደ ስጋ በል እንስሳ እንደዚህ አንጥፎ ሲጅል ማድረግን ይከለክላሉ። ውሻ ሲተኛ እንደዚህ ነው። አንበሳም ነገር ስጋ በል ሰቦዒ የሚባሉት ስጋ በል እንስሶች ናቸው፣ አውሬዎች ማለት ነው። አራዊቶች የዱር አራዊቶች እንደሚተኙት እንደነሱ እንደዚህ መሆን የለበትም። እንደዚህ ነው የሚተኙት። ከዚህ ጀምሮ ያነሱታል። ስጁድ ላይ ይሄን ብቻ ነው የምናስቀምጠው። እንደዚህ ወየንሲቡ ወካነ የንሃ አን ዑቅበት ሸይጣን የሰይጣንን አቀማመጥ ቁጥጥ ማለት ማለት ነው እሱን ነብዩ አለይሂ ሰላቱ ወሰለም ይከለክሉ ነበር። ወይንሃ ይከለክላሉ ነብዩ አለይሂ ሰላቱ ወሰለም። አየፍተሪ ከረጁል አንድ ሰው ማነጠፉን ጅራአይ ሁለት ክንዱን እፍትራሸት ሰቡዕ እንደ አውሬ እንደ እንደ ዱር አራዊት ማለት ነው። وكان ነብዩ ነበሩ يختم الصلاة ሶላታቸውን ያጠናቅቁ ይዘጉ ነበር بالتسليم በሰላምታ أخرجه مسلم ሙስሊም ዘግቦታል። وله علة ይህ ሐዲስ معلول አለበት እያሉ ነው። وهي أنه من رواية أبي الجوزاء عن عائشة وليس له سماع منها። አቢል ጀውዛ የሚባል ሰውዬ ነው ሐዲሱ ላይ ተቀላቅሎበታል። ከአይሻ ዘገብኩ ብሎ ነው የተናገረው። የሚገርመው አቡል ጀውዛ እና አይሻ ደግሞ አልተገናኙም። ለአለሁ ወይ ከሌላ ሰው መካከል አንድ ወደቀ ሰው አለ። ያን ሰው እስካልነገረን ድረስ ሐዲሱ በሽተኛ ነው የሚለውን ያመጡት በዚህ ነው። አቡል ጀውዛ የሚባል ሰውዬ አለ። ሐዲስ የተዘገበው አቡል ጀውዛ ተቀላቅሎበታል። አቡል ጀውዛ ምንድን ነው? አቡል ጀውዛ ከአይሻ ብሎ ነው የዘገበው። አቡል ጀውዛና አይሻ አልሰማትም አይሻ። ስለዚህ ይሄ ሰው ከማን ይዞ ነው? ቀጥታ ከአይሻ ይዟል አንል አልተገናኙም። የሆነ ሰው እዚህ መካከል ያልፈዋል ማለት ነው። ሌላ አይሻና አቡል ጀውዛ መካከል ያን ሰው እስካላወቅ ነውና የሆነ ችግሩ እስካልተረዳን ድረስ ሐዲሱ ምን ይሆናል? በአየር ላይ ይቀመጣል። መዕሉል ነው። በሌላ ሰነድ እንደግፍለታለን። ሌላ አይሻና አብል ጀውዛ መካከል ሌላ ሰው ያለበት ሌላ ሰነድ ሌላ ኪታብ ላይ ከተገኘ ይሄና ይሄ ተደመረ ጥሩ ሐዲስ ይሆናሉ ማለት ነው እንጂ ሐዲስ መዕሉል ነው ላኪን ሐዲሱ ሶሒህ የሌላ ሐዲስ ሌላ ሰነድ አለ ሌላ ሰነድ አለ ተባባል ለማንኛውም እና ሶላታቸውም በሰላምታ ይዘጉ ነበር አንድ እዚህ ላይ ደግሞ ጥንቃቄ ማድረግ ያለባችሁ ምንድነው ኢማሙ አንድ ጊዜ አሰላሙ አለይኩም ወራህመቱላህ ሲል መነሳት የለባቸው ሁለቱንም ይጨምር። ሰላሙ አለይኩም ወራህመቱላህ ሰላሙ አለይኩም ወራህመቱላህ። ከዛም በኋላ ነው ወደ ቀጣዩ መነሳት ያለበት። ኢማሙ በመጀመሪያው ተስሊም ይወጣል የሚለው ይሄንን ተው በሁለቱም ነው። ነብዩ ሁለት ጊዜ ነው ያሰላመቱት። በሁለት ካሰላመተ በኋላ ነው አንድ ሰው ከመእሙምነት ወጣ የሚባለው። ኢማሙ በሁለት ካሰላመተ ከጨረሰ በኋላ ነው መነሳት ያለበት እና ፋቲሃ ፋቲሃ ላይ ቢስሚላህ ራህማን ራሂም አለ የለም ነገ ነው وعن ابن عمر رضي الله تعالى عنهما أن النبي صلى الله عليه وسلم كان نبي عليه الصلاة والسلام ነበሩ የርፈዑ የደይህ ሁለት እጃቸውን ያነሱ ነበር ሀድ ወመንኪበይህ በትከሻቸው ትክክል ያነሱት ነበር ኢዘ ፍተተሐ ሶላተ ሶላትን በጀመሩ በከፈቱ ጊዜ ይላል። ወኢዛ ከበረ ሊሩኩዕ ወደ ሩኩዕ ሲወርዱ ሁለት ወኢዛ ረፈዐ ረእሰሁ ሚነ ሩኩዕ ከሩኩዕ ሲነሱ ሶስት ሐዲሱ ሙተፈቅ ዐለይህ حديث متفق عليه الصوت بوتا لا يتورد ما حديث مطول ورد الحديث على هذه الثلاثة الأمكنة على أمكنة الثلاثة النزل الصوت بوتا وتلا حديث مطول يمنو ثلاثة صحابة كتبوا تلبية لا تكبيرة الإحرام ده خمسة صحابة كتبوا كتشهود إن النصارى ما أصل صحابة كتبوا አራተኛው አልመጣም አይደል እንዴ ሙተፈቃ ነው ያንኛው ራሱ አብደላህ ብን ዑመር ነው ነብዩ አለይሂ ሰላቱ ወሰላም ከሩኩ ከተነሱ በኋላ እጃቸውን ያነሱ ነበረ ብሏል። ሐዲስ ዋድህ ቡኻሪ ላይ ያለ ሐዲስ ወፊ ሐዲስ አቢ ስለዚህ አራት ቦታ ማለት ነው እጅ የሚነሳው። ከዛ ውጭ ያለው ላይ እጃችሁን አታንሱ። ተግባባን አራት ቦታ ላይ ብቻ ነው የሚነሳው። ኢማም የሚያነሳበት ቦታ ግን እናነሳለን። ለማጅ ለኢማሙ ሊቀጥል ለምሳሌ ከሁለተኛው ከተሽሁደል አወል ስንነሳ ኢማም الله أكبر ብሎ ነው አይደል የሚነሳው? ለእኛ ግን አንድ ረካ አመጡ ገና አንደኛ ረካችን ሊሆን ይችላል። ምን አገባል? እሱ ጋር ስንነሳ እናነሳለን። ምክንያቱም ኢማም የሚሰራው ነው መስራት ያለብን። እሱም ተፈቀደ ነው። وفي حديث أبي حميد عند أبي داود يرفع يديه ነብዩ እጃቸውን ያነሱ ነበር ሐታ ዩሃዲ ቢሂማ በሁለት እጃቸው እስከሚጣጩ منكبيه ትከሻቸውን ثم يكبر ከዛ الله أكبر ይላሉ። መጀመሪያ እጃቸውን ተክቢራ ሲያደርጉ እጃቸውን ያነሳሉ። እጃቸውን ካነሱ በኋላ ተክቢራ ያደርጋሉ ነው። በሁለቱም ይቻላል። አላሁ አክበር ይቻላል። እጅን ካነሳም በኋላ ወይም ደግሞ አብረን አላሁ አክበር ከተክቢራው ጋር እጅ ማንሳት ይችላል ይቻላል። እጅ ካነሳንም በኋላ አላሁ አክበር ብለን መጀመርም ይቻላል። በሁለቱም ሐዲስ አለ። በሁለቱም ሐዲስ አለ። አሁን ሙኻለፋ የሚፈጠርብን የትኛው ላይ ነው? የርፈዑ የደይህ ሐታ ዩሓዲ ቢሂማ በሁለቱ እስከሚፋጭ ድረስ منكبيه ሁለት ትከሾቹን ይላል አይደል? ሌላ ቦታ ደግሞ أذنيه የሚል ሐዲስ አለ። አይው ቀጥሎ ያለው ሐዲስ ولمسلم ለሙስሊም ደግሞ አማሊክ ኢብኑ ልሑወይሪስ ከማሊክ ኢብኑ ልሑወይሪስ የተዘገበ ሐዲስ ላይ እዛው ሙስሊም ላይ رضي الله تعالى عنه እንዲህ ይሉናል ነሑ ሐዲሲ እብን ዑመር የሐዲሰ እብን ዑመርን አይነት ከዘገቡ በኋላ የእብን ዑመርን አይነት ሐዲስ ከዘገቡ በኋላ የእብን ዑመር ሐዲስ ማለት የቱ ነው? የትኛው ማለት ነው? عن النبي صلى الله عليه وسلم كان يرفع يديه حذو منكبيه إذا افتتح الصلاة وإذا كبر للركوع وإذا رفع رأسه من الركوع የሚለውን የአብደላ ብን ዑመርን ሐዲስ ከዘገቡ በኋላ ሳይሆን ይሁን ለየት ያለ ነገር ማሊክ ብን ልሑወይሪስ የሰጡ መልእክት አለን ላኪን ቃል እንዲህ ብለዋል ሐታ ዩሃዲ ቢሂማ በሁለት እጆቻቸው እስከሚጣጭ ድረስ ፍሩዓ ኡዝነይህ የሁለት ጆሮአቸውን ጫፍ ማለት ነው ሀድወ መንኪበይህ ትከሻ ይላል ከኋላ ያለው አብደላህ ብን ዑመር ሐዲስ ላይ ያለው ሀድወ መንኪበይህ ወይም ደግሞ وفي حديث أبي حميد عند أبي داود የሚለው ላይ ሐታ ዩሐዲ ቢሂማ መንኪበይህ አብደላህ ብን ዑመር حتى يحاذي منكبيه ሁመይድ ላይ ሐታ من መንኪበይህ እዚህ ማሊክ መኖር ሆሪት ላይ ሲመጣ ደግሞ ሐታ ዩሐዲ ፍሩዓ ኡዙነይህ ይሄ ጆሮ ነው ያለው፣ ያንኛው ትከሻ ነው ያለው። ስለዚህ እንዴት እናደርገዋለን? ጀምዕ ያደረጉ ሰዎች አሉ ብያቸዋለሁ። ጀምዑን እንደለው ይርሐሙክ አላሁ አክበር ሲል እጁን እንደዚህ ማንሳት አለበት። ጣቱን ስናመጣው ጣቱን እዚህ ቢወስደው ጆሮ ጋር መገናኘት መቻል አለበት። ይሄ አንድ ጣቱ በጆሮ ትክክል ይሁን መዳፉ በትከሻው ትክክል ይሁን ሁለቱንም ሐዲስ ጀምዓ አደረገ። ነብዩ ጣታቸውና እጃቸው በእጃቸውን በጆሮአቸው ትክክል ያደርጉ ነበር ማለት የጣታቸው ጫፍን አይቶ ነው። በትከሻው በትከሻቸው ትክክል ያደርጉ ነበር ብሎ የዘገበው ሰው ደግሞ መዳፋቸው አብዛኛው መዳፋቸው ትከሻቸው ትክክል ስለሆነ ነው። ማሻአላ ይሆናል ጀምዕ ማለት ወይም እንተው ይሄን ጀመዕ ያደረጓል። ወላኪን ከዚህ ከጀመዑ ይልቅ ሁለት ሐዲሶች በተደጋጋሚ ከመጡ የተለያየ ነገር ከመጣ በሁለቱም ኢዕማል ማድረግ ነው የሚሻለው። ምን አላሁ አክበር አንድ ጊዜ እጆሯችን ጋር ውስጥ ሌላ ጊዜ ትከሻችን ጋር አምጥተን ይቻላል። በሁለቱም ይህንንም ተጠቀም ይህንንም ተጠቀም። ለምሳሌ ተክቢራ ላይ ኢህራም ስትገባ አላሁ አክበር ብለህ ከሆነ ወደ ሩኩዕ ስትወርድ አላሁ አክበር ብለህ ልትወርድ ትችላለህ። ሁለቱም ሐዲስ ተጠቀምከው ማለት ነው። ጀምዕን ማድረግ ከቻልክ ይህንን መጠቀም ነው። ችግር የለም። ሀዳው ቢላሂ ተውፊቅ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ጥያቄ ነገ ኢንሻአላህ ነገ ነገ